ኢብኑ ተይሚያ ምን ይላሉ? والكهان ጠንቋዮች ይላሉ። كهان የ كاهن plural ነው። ካሂንን ኩሃን፣ ካፊርን ኩፋር፣ ቃቲልን ቁታል፣ ጃሚዕን ጁማዕ እያን እንትን እንላለን። plural كهان ጠንቋዮች كان يكون لأحدهم ለአንዳቸው አለ القرين قرين አላቸው። አብሯቸው የሚንቀሳቀስ የራሳቸው የሆነ አብሯቸው ያለ ነገር አለ። قرين አላቸው። ቀሪን አላቸው። ቀሪን ቀሪን አላቸው። ሁሉም ቀሪን አለ ቀሪን አለው እያለን ነቢዩም ዓለይሂ ሰላቱ ወሰላም ቀሪን አለኝ ወላኪን እስለመ ቀሪኒ ይላል። እኔ ጋር ያለው ቀሪኒ ግን እስላምን ተቀብሎልኛል ይላል። እኛም ጋር አለ፣ ሁሉም ጋር አላህ እስላም የለገሰለትና እስላምን የተቀበለለት ከሆነ ቀሪኑ ሰላም ያለው ህይወት ነው የሚገፋው እስላማዊ ህይወት ማለት ነው። ለእያንዳንዳቸው ለማንኛውም قرين አላቸው። والكهان ጠንቋዎች كان يكون لأحدهم كان لأحدهم ለእያንዳንዱ አላቸው لأحدهم القرين قرين አላቸው من الشياطين? የሰይጣናት قرين አላቸው። አብሯቸው የሚንቀሳቀስ አጋር ጓደኛ ተባባሪ ማለት ነው። قرين አላቸው። من الشياطين? የሰይጣን قرين አላቸው። ኩፋሮች ይኽቢ እነዚህ ኩሃኖች ጠንቋዮች ማለት ነው። ይኽቢሩሁ ይነግረዋል። بكثير በብዙ ነገር ይነግረዋል። ሚነል ሙገየባት ብዙ የሩቅ እውቀትን ይነግረዋል። ሚነል ሙገየባት የሩቅ እውቀቶችን እየመጣ ሹክ ይለዋል። ቀሪን አለው እያንዳንዱ ጠንቋዎች ቀሪን አላቸው። አብሯቸው የሚንቀሳቀስ ሰይጣን አለ። በምን የታሰረ ደም ያፈሱለታል። ሮብ፣ አሙስ፣ ማክሰኞ ምናምን ይቀመጡለታል። የራሱ የሆነ በአመት በአመት የሚያወጡለት ነገር አለ። እርግ የፈለገውን ያቀርቡለታል። ይሄ ቀሪን አብሯቸው ይንቀሳቀሳል። ይኽቢሩህ እያመጣ ይነግረዋል። እያንዳንዱ ጠንቋይ بكثير ብዙ ነገር ይነግራቸዋል። ሚነል ለመገይባት የሩቅ እውቀቶችን ማለት ነው። የሩቅን ማለት ከሰው ልጅ ተሰወረ እነሱ የሚያውቁት የደረሱበትን information ማለት ነው። ስለ ጀነት ስለ نار ማ هذا غيب لا يعلمه إلا الله الواحد الأحد غيب ማለት ግን ሩቅ ሰው የሚያውቀውን ወይም ጅን የሚያውቀውን መጥቶ ይናገራል። ሩቅ ርቀት ሀገር ላይ የተፈጠረ ነገር ተሰርቆ የተሰረቀ አካል የት ቦታ ላይ እንደተቀመጠ መጥቶ ይነግራል። ይሄ ገይቡን ላያዕለሙ ኢለላህ የሚባል ነገር አይደለም። ያዩት ያውቃሉ፣ ጅኖች ያያሉ፣ ያዩትን መጥተው ይናገራሉ። ስለዚህ ለእያንዳንዱ ሰይጣን ቀሪን አለው። ለእያንዳንዱ ጠንቋይ ዩኽቢሩህ ይነግረዋል። ቢከቲሪን ብዙ ነገር ምን አልሙገየባት የሩቅ ነገር እያመጣ ይነግረዋል። ቢማ ያስተሪቁህ በሚሰማው በሚሰርቀው ምን ሰምዒ ፈርቀው በሚሰሙት ነገር እያመጡ ይነግሯቸዋል። የስተሪቁነ ሰምዐ ፈርቀው በማዳመጥ ይሄ ባለፈው ተነጋግረናል። ሰርቆ ማዳመጥ ምንድን ነው? ጅኖቹ አንዱ በሌላው ላይ ይደራረብና እስከ ሰማይ ጥግ ድረስ ይሄዳሉ። ይህ አቅም አላቸው። አላህ ሰጥቷቸዋል። የመደራረብ አቅም ማለት ነው። ከጫፍ ያለው ምን ይሰማል? መላይካዎችን ሲያወሩ ይሰማቸዋል። ዛሬ በከሌ ላይ ምን ተፈረደ? እከሌ መኪና እንዲገጨው፣ እከሌ እንደዚህ እንዲደርስበት፣ እከሌ እንዲሞት፣ እከሌ በሽተኛ እንደሆን፣ እከሌ እንደዚህ እንዲሆን ተፈርዶበታል ይባላል። ያንን ይሰማል። የመጀመሪያው ከላይ ከሰማይ ጥግ ያለው ጂን ይሰማል። ቀጥሎ ላለ ያስተላልፋል። ቀጥሎ ላለ ያስተላልፋል። በዛን ሰዓት በችቦ ይመታሉ። ከዋክብቱ ይተኮሳል አይደል? ይወረወራሉ። እነሱን ለመምታት ነው። ያጋጣሚ ተኩሱ ካገኘውና ከመታው ከመናገሩ በፊት information ወደ ምድር አይመጣም። ካደረሰ በኋላ ሊጋይ ይችላል፣ ይመታል። ግን ቶሎ በፍጥነት ያደርሱታል። መጨረሻ ያለው ሰይጣን ይመጣና እማን ጆሮ ያስቀምጠዋል፣ ለጠንቋዩ ጆሮ መጥቶ ሹክ ይለዋል። ለጠንቋዩ እንደዚህ እከሌ አባባሉ እዚህ ሰፈር ላይ እንደዚህ አይነት ነገር ሊደርስበት ስለሆነ ቀድመህ ንገራቸው ያምኑሃል፣ ከዛም በኋላ ይላል። ያ ጠንቋይ ምን ያደርጋል? ያችን አንድ ነጥብ እውነተኛ ናት አይደል? ጌታ ዘንድ የተፈረደች ስለሆነ ያቺ እውነተኛ ናት። ከመላእክት ፈርቆት አዳምጦ ስለሆነ ያችን ይፈርዳል። ከዛም በኋላ ስንት ውሸት ይጨምርበታል ብለዋል ነብዩ አለይሂ ሰላቱ ወሰላም የዛዱ አለይሃ ሚአተ ከዝባ መቶ ውሸትን ይደራርቡባታል። በዛች አንድ ሀቅ መቶ ውሸቱን ተቀባይነት ያገኛል። ያ ጠንቋይ ፍቱን ታዋቂ ሆኖ ያልፋል። መጨረሻ ላይ ማለት ነው። የተሪቁን ሰምዕ ማለት ይሄ ነው። ቁርአኑም ይነግረናል። ስለዚህ ፈወጀድናሃ ሙሊአት ሐረሰን ሸዲደን ወሹሁዳን የሚለው ማለት ነው ቁርአን ቃል ምን ይላሉ? والكهان ጠንቋዮች كان لأحدهم ለእያንዳንዳቸው ያላቸው القرين አብሯቸው የሚንቀሳቀስ قرين ጓደኛ አላቸው ምን ሸያጢን የሰይጣን ጓደኛ አላቸው ይኽቢሩ እያመጣ የሚነገር بكثير ብዙ ምን አልሙገየባት የሩቅ ስውር እውቀቶችን بما يسترق ሰርቆ በሚያመጣው ምን ሰምዒ ሰርቆ በማዳመጥ ከሰማያት በሚያመጣው ነገር እያመጣ ሽክላቸዋል። ጠንቋዎቹ የሚናገሩት ሁሉ እየተሰረቀ የደረሳቸው ትክክለኛ information ነው ማለት አይደለም። አንድ ብቻ ነው ቢሰማ አንድ አመጣና ይነግረዋል፣ ጠንቋው መቶ ይጨመርበታል ብለዋል። በዛች አንድ ትክክለኛ በሆነ ነጥብ አማካኝነት ሌላው ብዙ ውሸትን መቶ ውሸትን ይደራርብበታል ብለዋል ነብዩ አለይሂ ሰላቱ ወሰለም ሐዲስ ግልጽ ነው አይደል? አንድ ስራ ቀጥቶ ማለች አላህ ይህን ያመጣት ለምንድን ነው? هذا فتنة فتنة ነው። እዚህ غيب ን የሚያውቅልን ብሎናል። እኛ غيب የሚያውቃለ ብለን እየሄድን የምንሸወድ ከሆነ ማን እንደሚወድቅ ማን እንደሚያልፍ ለማሳወቅ ነው አላህ ይህንን ሁሉ ፈተና ያመጣው ይህን ሁሉ ፈተና ያመጣው ለዚህ ነው እንጂ የነ ሞሳድ እንኳን ሚስጥር አይወጣም የነ ሲአይኤ የነ ኤፍቢአይ የእነሱ ሚስጥር እንኳን በቀላል አይገኝም እንኳን የአላህ ሚስጥር አላህ ኢንፎርሜሽኑን ሳይወጣ በፊት መምታት ይችላል እንዳይሰማ ማድረግ ይችላል የሚያደርግበት ግን ለፈተና هذا امتحان ኡማውን ባሮቹን አይደለም ይፈትናል። ፈቀድ ብተለ ኢብራሂም ኢብራሂምን ፈትኗቸዋል ልጅህን ረድ ብለው ተፈትኗል። ሁሉም በተውሂድ በሱና ይፈተናል። እኛም በዱንያ እንፈተናለን፣ በመልካም ነገር እንፈተናለን። በመጥፎ ነገር ብቻ አይደለም የሰው ልጅ የሚፈተነው፣ በመልካም ነገር ይፈተናል። በቁንጅና የሚፈተናለ፣ በአቋም የሚፈተናለ፣ በእውቀት ችሎታ የሚፈተናለ፣ ቶሎ በመረጋት የሚፈተናለ። ፈተና ቢልሐሰናቲ ወሰያ በመጥፎም በጥሩም ነው ፈተና ስለዚህ በዚህም ይፈተናል አላህ ወካኑ ናቸው ወካኑ እነዚህ ጠንቋዎች ይخلጡነ ሲድቃ እውነትን ይቀላቀላሉ ቢልከዲብ በውሸት አንዲት እውነት አለች ብለናል አይደል አንዲት እውነት አለች ተሰርቃ የምትመጣ በእሷ ላይ ምን ያክል ጨርሞ ይጨምሩባታል ያሉት ነው አለይሂ ሰላቱ ወሰላም ሚአተ ከዝባ ሚአተ ከዝባ መቶ ውሸት ይጨምሩበታል ስለዚህ ወካኑ ጠንቋዮች ይخلطون ይቀላቅላሉ አስፊርቀ እውነትን ግን ከዚህ በውሸት ይቀላቅሉታል ሌላ አንቃል እስከዚህ ድረስ ይደዋል ኢብኑ ተይሚያ ይህን እስከ ማለት ደርሰዋል እዚህ መካከል ላይ ብዙ አለ ኢላ አንቃል ኢብኑ ተይሚያ እስከዚህ ሄዱ ምን አሉ ወሚን ሃኡላ ከነዚህ ከጠንቋዎች እንዳትታለሉ እያሉ ነው እንዳትሸወዱ እንዳትታለሉ እንዳይበሏቸው ወሚን ሃኡላ ከጠንቋዮች ነየቴ ሸይጣን ሰይጣን ይመጣለታል ቢአጥዒማ ምግብ ይዞላቸው ይመጣል ቁጭ ብሎ እሸት ይመጣል። ለምሳሌ ፈዋኪ እሸት ይመጣለታል። ወሐልዋ ጣፋጭ ነገር ፍራፍሬ ይመጣለታል። ወምን ሀኡላ ከነዚህ ጠንቋዎች ነየቴ ሸይጣን ሰይጣን ይዞለት ይመጣል። በምን ቢአጥዒማ የደረሰ ምግብ ይዞለት ይመጣል። فواكه እሸት ይዞለት ይመጣል። ወሐልዋ ጣፋጭ ነገሮችን ይዞለት ይመጣል። ወይሪ ዛሊክ ከዚህም ውስጥ ያለ ብዙ ነገር ፍራፍሬ ምኑ ምኑ የማይገኝ ነገር የለም አጠገቡ ማለት ነው። ይህ ሁሉ ፈተና ለምንድን ነው? አሁንም ሊየብተለ ላሁ አሳቢሪን ሚን ገይሪ ሳቢሪን ለመፈተን ነው አላህ ፈዋኪህ ይዞላችሁ ይመጣል ሰይጣን ወሐልዋ ጣፋጭን ወገይሪ ዛሊክ ሌላም ሌላም ይዞ ይመጣል ሚማ ላይ የኩን የሌለን ነገር ፊዛሊከል መውድዕ እዛ ጠንቋዩ አለበት ቦታ ላይ የሌለን ፍራፍሬ ያመጣለታል አካባቢው ድርቅ ምንም ነገር ትንሽ እንጨት ለሽዋክ እንኳን የሚሆን እንጨት ከሌለበት አካባቢ የፍራፍሬ አይነት ታገኛለህ ሰውየው ፊት። የዚህን ሰዓት ጃሂል አለዚ ለም የቅራ ልኪታብ ወሱና ወልሐዲስ የማያውቅ ሰው ይሸወዳል። አይታለልም ይታለላል። ይሄ ሰው እውነትም ከጌታ ጋር ግንኙነት አለው ነው የሚለው። እሸት ለለበት ዓለም ውስጥ እሸት ይምጣለት፣ ውሃ ቀዝቃዛ ውሃ ሊመጣለት ይችላል። ይህን የሚያጓጉዘው ማን ነው? ሸይጣን። ሸይጣን እብነ ተይሚያ እንደዚህ የሚሸውዱ ሰዎች አሉ። በአሁን ሰዓት ሪፋዕያዎች ጋር ነበር እሱ ሲፋለም የነበረች ሪፋዕያ አሁን ላይ ከለራቸውን ቀይረው አህባሽን የመጡት ማለት ነው። አህመድ አልበጣሕያ ሪፋዕያ ጋር ሲፋለም ነበር በዛን ሰዓት እነሱ ነበሩ። አንድ ጊዜ እስር ቤት ሲያስገቡት፣ ሌላ ጊዜ ሲወጣ፣ መጨረሻ ላይ እስር ቤት እንዳለ ሞተ። እብኑ ተይሚያ እንደዚህ ሰውን ሲያታልሉ የነበሩ ሰዎች አሉ፣ አጭበርባሪዎች እያለ ነው። ሸይጣን ነው የሚያመጣላቸው። አይገርም አይገርም። ይሄ በኢስላም ውስጥ ያሉ ሰዎች ብቻ አይደለም የሚሰሩት የሰይጣን ውጤት ለመሆኑ ምልክቱ ደግሞ እስላም ውስጥ ያሉ ሰዎች ብቻ አይደሉም ይሄንን የሚሰሩት። ከነሱም ውስጥ ቅዱሳኖች አሉ፣ እሸትም ይመጣላቸው እዛም ውስጥ አሉ። ጋኔል የሚጎትቱ የሉ፣ ጅኑን የሚያናግሩ የሉም፣ የሚያዋሩ አሉ አሉ። እኛ ጋር በቁርአን እንደምናስለቅቅ ሁሉ እነሱም በመስቀል የሚገጭቱ አሉ አሉ። ሁለት ምሳሌ አለ የሚሰሩ ሰይጣን አውቆ ይታዘዛቸዋል። እዚህ እንዲህ ይልሃል፣ እዛ ይዘው ስትሄድ ሊለቅ ይችላል። ፈተና ሀዛ ፈተና ይሄ ራሱ አንድ ፊትና ነው። እዛ መስቀሉን ሲያይ ኡ ይላል። የጸበል ውሃ ሲረጭበት ኡ ይላል። በቃ ለቅቄያለሁ ተቃጠልኩ ይላል። አውቆ ለምን መሰላችሁ? ዳዕዋቸው በተለያየ system ጅኖችን በዚህ ይጠራሉ። ሸይጣንም ليكثر حزبه ጀማዓውን ለማብዛት የራሱ የሆነ ነድፎ ይንቀሳቀሳል። በዛ ነው ፈተና ነው ይሁን فواكه እሸት ይመጣላቸዋል። وحلوى ጣፋጭ وغير ذلك ሌላም ሌላም ሚማ ላይ ይኩን የሌለ الموضع እዛ ቦታ ላይ የሌለ ነገር ይመጣለታል ለጠንቋዩ ወምንሁም ከጠንቋዮች ውስጥ የሚበርም አለ ቢህል ጅንዩ ጅን ይዞት የሚበርም አለ በሰማይ አከልፍፎ ሲሄድ በሰማይ ታየዋለ አይወድቅም እንደ ነው የምትለው ጅኖቹ አይታዩም ሰይጣናቶቹ አይታዩም እነሱ አይታዩም ለእኛ አይታዩም አይደል ስውሮች ናቸው የረውነና ምን ሐይቱ ላ በማናያቸው አቅጣጫ ያዩናል እና እነሱ ያዩናል፣ እኛ ግን አናያቸውም። እሱንም ደግፈው ይዙታል። በአየር ላይ ይሄዳሉ፣ ይዘውት በአየር ላይ ይዘውት ይሄዳሉ። እሱን ልዛ ከንፈፎ በራሱ ብቃት በራሱ ወልይነት የፈጣሪ ሙቀረብ መስሎ ነው የሚጓዘው። ይህንን የሚሰራው ሙስሊም ብቻ አይደለም፣ እነሱም ውስጥ የሚሰራው አለ። ይሄ ነገር ሀቅ አለመሆኑን ትረዳለህ። እምነት ጋር ውላያ ጋር ቢያያዝ ኖሮ ሙስሊም ብቻ ነው ወልይ፣ ሙስሊም ውስጥ ብቻ ነው ወልይ የሚገኘው። እነሱም ውስጥ ግን ይበራል አለ ወሚንሁም ከጠንቋዎች መየጢሩ ቢሂ የሚበረው ይዞት የሚበረው አለ ቢሂ ጅንዩ ጅን ይዞት የሚበራ አለ ሌላ መካ መካ የሚያደርሰው አለ አው በይተል መቅደስ ወይ በተል መቅደስ ቁድስ ጀሩሳሌም ይዞት የሚሄድ አለ አው ገይረሁማ ሌላም ቦታ አሜሪካም ቢሆን ይዞት ይበራል ጅኖች እንደዚህ ይዘዋቸው የሚበሩ ሰዎች አሉ በባህር ላይ ያነጥፋሉ ምንጣፉን ይሄ ከፊል የምንለቀቀው እሷ ላይ ራሱ የሚሰማ ነገር ሲጋጃውን ያነጥፈዋል ባህሩ ላይ ይቀመጣል ሂድ ይላታል። እንደ ጀልባ ይዛው ሞካ አለ። ይሄ ያለ ይሄ ያለ አይተዋልና ነው ዑለማዎች እንዳይ እንዳያታልሏችሁ። ይህ አይነት ሰዎች አሉ። ይህን ያደረገ ሁሉ ወልጅ እንዳይመስል ያደረገው ሁሉ ደግሞ ጠንቋይ አይደለም። መመዘኛ ለማን ቀጥተናል እኮ ይዙን ይዛል። በምንድን ነው የምትመዝነው? እንደዚህ አይነት ሰው ሊያሳስብ ይመጣል። ና ረድ አምጣ ቢልህ አለበለዚያ ወየውልህ ቢለ በምንድን ነው የምትመ ይሄ ነው ወልጅ ነው ኸይረል ወልጅ ነው ለማለት ምንድን ነው ቸክ ማድረግ አቂዳውን እናያለን የሚናገረውን እንመረምራለን ከተውሂድ ጋር ከሱና ጋር ከሐዲስ ጋር የተያያዘና ወጥ ከሆነ መጀመሪያ ወጥ የሆነ ሰው እንደዚህ አይነት አካሄድ አምጣ እረድ አርብዛ እንለቅም እንደዚህ አድርግ አይሉ በየተራ ሜዳ ላይም አይጠቀሙትም ውላያቸውም ለኢስላም የሚጠቅም ለሙስሊሞች የሚጠቅም ነገር ላይ ነው ውላቸውን የሚያስቀምጡት። ወቀድ የኩኑ አልፎ አልፎ ይኖራል ኢኽባሩሁም ወቀድ የኩኑ ኢኽባሩሁም የእነሱ ዘገባና ነገር አንዛሊክ አንጠሪቅ ተንጂም ኮከብ በመቁጠርም ሊከሰት ይችላል። የሚነግሩን ነገር ወቀድ የኩኑ ሊሆን ይችላል። ኢኽባሩሁም ይህ የሚነግሩን የሩቅ እውቀት አንዛሊክ ስለኛ ሩቅ እውቀት አንተ ይህን ያህል ምድር ላይ ልትኖር ትችላለህ፣ አንተ ወደፊት እንደዚህ ትወልዳለህ፣ አንተ እዚህ ሀገር ላይ ተነግሳለህ፣ አንተ እንደዚህ ተሰሚነት ታገኛለህ፣ አንተ እንደዚህ ትሆናለህ፣ ምን ትሆናለህ፣ ሀብታም ትሆናለህ ምናምን ብዙ ነገር ይለፈልፋሉ። ወቀድ የኩኑ እኽባሩሁም የሚነግሩን ዘገባ ሊሆን ይችላል። አንዛሊክ ስለዚህ ሁኔታ የሚነግሩን ነገር አንጠሪቅ ተንጂም ኮከብ በመቁጠርም ሊሆን ይችላል። ይህም አለ። በዚህም የሚበላ አለ። ወሆ ጠሪቀት ተንጂም ኮከብን መጠቀም ማለት አልእስትዝላሉ መረጃ አድርጎ መጠቀም ነው። ቢል አህዋል አልፈለክያ በፈለክ ሁኔታ የፈለክን ሁኔታ በመከተል የሚሰጡት ነገር አለ። አህዋል አልፈለክያ ስነ ፈለክን በመመልከት እኛ ላይ የሚሰጡት ነገር የአብጀድ አቆጣጠር أبجد هوز حطي كلمن سعفص قرشت የሚለው አለ። የእሱን አብጀድ ቁጥሩና በአማርኛውም አለ፣ በእንግሊዝኛውም አለ፣ በአረብኛውም አለ። አብጀድ ያንተንና የእናትህን የምትፈልገውን ሰውና የእናቱን የሁለት አክስ ተቀናንቶ ምን ይደረጋል? ያንዱ የሆነ ፕላኔት ይሆናል፣ የሌላው ደግሞ የሆነ ፕላኔት ይሆናል። እናንተ ሁለት ፕላኔቶች አንድ ላይ መሆን የለባችሁም። ምን ከሆነ እሳትና ለምሳሌ ምን ያደርጋሉ መሰለህ? ቢጠርቅ ይተጅ ብል ሐሪክ ያለው ማለት ነው። አረብያውም ላይ ያለው ያንተ ስም ይጠየቃል። ሙሐመድ ሚሞ አርባ ሀኡ ስምንት ዳሉ ይሄን አሉና ይደምሩታል። የእናትህን ንገረኝ የእናትህ ደግሞ ይነገራል። ሁለቱን ሲያቀናንሱት ወይ ሶስት ወይ አራት ወይ አምስት ወይ ዘጠኝ ወይ አስር ይመጣል። በእነዚህ በቁጥር በቁጥሮቹ ትክክል ደግሞ ፕላኔት ተቀምጧል። መሬት፣ ምሬት፣ ሙሽተራ፣ ዙሐል ምን የሚባሉ አሉ። እኛ ሜርኩሪ፣ ማርስ፣ ጁፒተር ምናምን እንደምንላቸው ማለት ነው ተቀምጧል። ያንተ ዘጠኝ ከወጣ ዘጠኝ ምንድነው? ዘጠኝ እዝ መሬት ነው እንበል መሬት ነው ይላሉ። የምትፈልገው ሰው አካል ደግሞ ሴትም ትሆን ትችላለች የእሷና የእናቷን አቀናንሰው ደግሞ ምን ያመጣሉ? ስድስት ከመጣ ውሃ ውሃ፣ ያንተ መሬት፣ የእሷ ውሃ። ስለዚህ እናንተ ተጋቡ። ለምን መሬትና ውሃ ምን አይስማማም? እጽዋት ያበቅላል፣ ፍራፍሬ ያበቅላል፣ ጥሩ ናቸው። እንደዚህ አይነት ነገር የሚያገናኝታላችሁ ቁማር ማለት ነው። ጦሪቀት ተንጂም ይባላል። አልስቲድላል ወሆ ጦሪቀት ተንጂም ማለት ኮከብን በመቁጠር ማለት ወሆል ኢስቲግላሉ እንደ መረጃ አድርጎ መጠቀም ነው። ቢልአህዋል አልፈለክያ የስነ ፈለክን ባህሪ አለል ሐዋዲስ አልአርድያ ምድር ላይ የሚከሰትን ነገር ለመናገር የፈለክን እንቅስቃሴ በማየት የፈለክን ባህሪ እርስ በርስ በማገናኘት አለል ሐዋዲስ አልአርድያ ምድር ላይ የሚከሰተውን መናገር ማለት ነው። ምድር ላይ የሚከሰተውን መናገር ትንቢት። ይሄ ኮከብ ሲወጣ ዝናብ ይመጣል። ይሄ ኮከብ ሲገባ እንደዚህ ይሆናል። አለ ነው የነብዩን አለይሂ ሰላቱ ወሰላም ተንጂም እኮ ተጠቅመዋል። ከሌ የሚባለው ኮከብ ተወልዷል። ስለዚህ የዚህ ኡማ የመጨረሻው ነብይ ተወልዷል አሉ። ኮከቡን አይተው አንዳንድ ጊዜ ምን ይሰራላቸዋል? የሚመስል ነገር አለ፣ የሚያስመስሉበት ነገር ማለት ነው። እንደዛ ነው የሚጠቀሙት። ለዚህም ስነ ኮከብ ቆጣሪዎች በጣም አሉ። አሁን መቼ ነው የተወለድከው? መስከረም መስከረም አካባቢ መስከረም ላይ ይሄ ነው ራሱ ይነግሩሃል። መስከረም ላይ የተወለድ ስነፈለክ ፈለክ የኮከብ ቁጠራ ምናምን የድል ቁጠራ ምናምን አታነብም? አይታችኋል? አንድ አሁን እዛ ፍጹማ በየኢንተርኔቱ ላይ የሚጠወስኩ አንድ የኮከብ ቁጠራ ማለት ነው የሰው ልጅ ባህሪ ለመንገር የተወለድንበትን ወር መስከረም ላይ የተወለድከው መስከረም ላይ እንደዚህ እንደዚህ እንደዚህ እንደዚህ አይነት ባህሪ አለ። ጥቅምት ላይ የተወለድከው ጥቅምት ላይ እንደዚህ እንደዚህ እንደዚህ እንደዚህ አይነት ባህሪ አለ። ስለዚህ አንተ እንደዚህ እንደዚህ አይነት ባህሪ ያለውን ማግባት ያለብህ ወይም ንግድ ወይንም ደግሞ ሀብታም ትሆናለህ፣ እንደዚህ ትሆናለህ። መስከረም አካባቢ ላይ የተወለዱ ሰዎች በዚህ ሰለፍ ይሄ ይሄ ይደርስባቸዋል ምናምን ይነግሩ ይናገራሉ። ከብዙ አለ ተጀርባ ወሆ ጠሪቅ ተንጅም ኮከብ መፍጠር ማለት አለስትድላሉ መረጃ አድርጎ መጠቀም ነው። ቢልአህዋል ልፈለክያ የፈለክን ባህሪ በማንበብ አለል ሐዋዲስ አልአርድያ ምድር ላይ የሚከሰትን ነገር ሐዋዲስ ክስተት አልአርድያ መሬት ላይ የሚከሰቱን ነገር ለምሳሌ ለምሳሌ ከአውቃቲ ሁቡብ ሪያ ወመጂኢል መጠር ከአውቃቲ ጊዜያትን መናገርን ይመስል ፈለኩን አይተው የፈለኩን ምህዋሩንና እሽክርክሪቱን በመመልከት ምን ያደርጋሉ? ሁብዘ ሪያህ የንፋስ መንፈስን አቅጣጫ ይናገራሉ። ወመጂኢል መጦር ዝናብ መቼ እንደሚመጣ ይናገራሉ። ወተግይሪል አስዓር ገበያ መቼ እንደሚወደድ ያውቃሉ። ወገይረ ዛሊክ ሌላም ሌላም ተግይሪል አስዓር ማለት አስዓር ማለት ምንድነው? ተመን ማለት ነው። ተመን የተመን መቀያየርን ያውቁታል። ይወደዳል፣ ይረክሳል የሚለውን ሁብ በሪያህ ንፋስ ወዴት እንደሚነፍስ ይናገራሉ። ወንዙል ወመጂእ መጠር ዝናብ መቼ እንደሚመጣ ይናገራሉ። ኮከቡን በማየት ኮከቡን በመመልከትና በማየት የሚገርም ይሄድላቸዋል። ሜትሮሎጂስቶች ቢኢዝኒላ እንደው በአላህ ፍቃድ እንደዚህ ይሆናል ማለት አለባቸው እንጂ ይሆናል ካሉ ጥያቄ ምልክት ውስጥ ነው የሚገቡት። ያው ጠንቋዮች ነው የሚሆኑት። አደጋ ነው። ቢኢዝኒላህ እያሉ ይሄ ይጠበቃል፣ በእንደዚህ ይጠበቃል፣ ቢኢዝኒላህ ከአውቃቲ ጊዜያትን ሁቡብሪያ ንፋስ የሚነፍስበትን ጊዜ ይናገራሉ። ወመጂኢል መጠር ዝናብ የሚመጣበትን ጊዜ ይናገራሉ። ወተግይሪል አስዓር ምንድን ነው ያልኩት? ተመን እንዴት እንደሚቀያየር ተመን ማለት ምንድን ነው እ ዋጋ ማለት ነው። መቼ እንደሚጨምር መቼ እንደሚቀንስ ይናገራሉ። ምኑን አይተው የገበያውን ሁኔታ ተረጋግቷል አልተረጋጋም አይደለም። ከኋላ ያለውን የምርት ውጤት አይተው አይደለም። በምንድን ነው ይሄን የሚናገሩት? ኮከብ አይተው ነው። ይሄ ኮከብ ወጥቷል፣ እንደዚህ ከሆነ እህል ይወደዳል ገበያ ነው። እኛ ሀገር ላይ የለም መሰለኝ ይሄ ላለሁ የለም። ወገይር ዛሊክ ሌላም ሌላም ይናገራሉ ኮከቡ ምን الامور ጉዳዮች አለት የዝዑሙን የሚናገሩባት የሚከራከሩባት የሆነች አነሃ ቱድረኩ ህገ ይደረስባታል ብለው ይናገራሉ። ማዕሪፈቱሃ ማወቁ በጣም ቀላል ነው። ቱድረኩ ማዕሪፈቱሃ እውቀቷ በጣም ቀላል ነው ትገኛለች ይላሉ። በምን አማካኝነት ይገኛል? ቢሰይሪል ከዋኪብ በከዋክብቶች ጉዞ ቢሰይሪል ከዋኪብ በከዋክብቶች ጉዞ ይገኛል ይላሉ። ሲመጃሪሃ በዋናው ምህዋሯ ላይ ስትፈስና واجتماعها ሲገናኙ ወቅቲራቂሃ ሲበታተኑ እከሌና እከሌ የሚባል ከዋክብት ይቱ የፀሐይና የምንድርዶ የምንለው ነገር አለ አይደል? እነሱ የሚያደርጉት አለ። ፕላኔቶቹ ሲሽከረከሩ ያሉት ፕላኔቶች በተመሳሳይ አቅጣጫ ላይ ከሆኑ ሶስት ፕላኔቶች በተመሳሳይ አቅጣጫ ላይ ከሆኑ እንደዚህ አይነት ክስተት ይመጣል ይላሉ። ያለ እዚህም ራሱ ስነ ፈለክ ምሁራኖች እንደዚህ የሚያደርጉት አለ አይነት አለ። የነፋስ አቅጣጫ ይቀየራል፣ በሽታ ይበዛል፣ ምንድን ይመጣል ምናምን ነገር እያሉ የሚናገሩት ማለት ነው። ጠንቋዎቹ ውስጥ እንደዚህ ይጠቀማሉ። ዝም ብለው ከዜሮ ተነስተው አይደለም ኮከብ ቆጠራ ብለው ኢንተርኔት ላይ ዝም ብለው አይወጡም። ይሁን የሚያነሳሱት ሹብሃ ባህላቸውና ዝም ብለው አንድ ሰው ተነስቶ ኮከብ ቆጣሪ ሆኖ አይቀመጥም። ወገይር ዛሊክ ሌላም ሌላም ምን አልኡሙር ጉዳዮች አለት የዝዑሙን የሚከራከሯት ይሆናል አነሃ ቱድረኩ ይደረስባታል ማዕሪፈትዋ ማወቅ ይቻላል ይላሉ። ማወቅ ይቻላል። የአንድን ሰው ባህሪ መረዳት ይቻላል። ዝናብ እንዴት እንደሚመጣ ማወቅ ይቻላል። ንፋስ ወዴት እንደሚነስ ማወቅ ይቻላል። እህልና ወይም የተለያዩ የገበያ እንትኖች የገበያ ሸቀጣ ሸቀጦች መቼ እንደሚወደዱ ማወቅ ይቻላል ይላሉ። በምን በምን ማወቅ ይቻላል? ቢሰይር ከዋክብ በከዋክብት ጉዞ ፊመጃሪሃ ምህዋሯ ላይ ማለት ነው ኦርቢቷ ፊመጃሪሃ ወኢጅቲማዒሃ ስትሰባሰብ አንድ አካባቢ ላይ ሲሆኑ ከዋክብቶቹ ፈለኮቹ አንድ አካባቢ ላይ ሲሆኑ የሚፈጠር ነገር አለ። ሲበተኑ የሚፈጠር ነገር አለ። ሲለያዩ አይገባችሁም አይደል? ወየቁሉን እንዲህ ይላሉ መን ተዘወጀ ያገባ ቢነጅሚ ከዛ ወከዛ በዚህ በዚህ ኮከብ ያገባ ሐሶለ ለሁ ከዛ ወከዛ እንደዚህ እንደዚህ ያገኛል ይላሉ። ይህም አለ አለ በትክክል በዚህ ኮከብ ያገባ ይሄ ኮከብ በሚወጣበት ሰዓት ያገባ ሰው ሐሶለ ለሁ ከዛ ወከዛ እንደዚህ እንደዚህ ያገኛል። ወይ የመጀመሪያ ልጅ ወንድ ይሆናል፣ ወይ ደግሞ ሀብታም ይሆናል፣ ወይ ትዳሩ እስከ መጨረሻው ድረስ ይቀጥላል፣ ወይ ደግሞ ቶሎ ይፈርሳል፣ ይጣላሉ፣ አይስማሙም፣ የተለያየ ነገር ይናገራሉ። ብቻ ምን ተዘወጀ መን ተዘወጀ ያገባ ቢነጅሚ ከዛ ወከዛ በዚህ በዚህ ኮከብ ጊዜ ያገባ ሐሰለ ለሁ ያገኛል ከዛ ወከዛ እንደዚህ እንደዚህ ያገኛል ይላሉ። ምንም በመጠቀም ይሄን የሚናገሩት እ ሲመጃሪሃ ማለት ምንድን ነው? እ በምህዋሯ ላይ ቢሰሪል ከዋኪብ ሲመጃሪሃ በምህዋሯ ላይ ወይስማዒሃ ማለት ምንድን ነው? መሰባሰብ ማለት ምንድን ነው? አንድ ከዋክብት ወይንም ሶስት አራት ከዋክብቶች በአንድ አካባቢ ላይ ከሆኑ እከሌ እከሌ የሚባሉ ከዋክብቶች አንድ ላይ በሚገናኙበት ሰዓት መሬትን መንቀጥቀጥ ይፈጠራል። እከሌና እከሌ የሚባሉ ከዋክብቶች አንድ ላይ ነው ሁልጊዜ የሚሄዱት። ከተበታተኑ ምን ይፈጠራል? እሳተ ገሞራ ይፈጠራል። የሆነ ነገር ማለት ነው። ሲስናኤል ከዋክብ ወግስቲራቅ ይሄን የሚፈጠር ነገር አለ ማለት ነው። ከዋክብቶች አንድ ላይ በሚሆንበት ሰዓትና ሲለያይ የሚፈጠር ነገር አለ። አንድ ላይ ሲሆኑ ጥሩ ነገር ከሆነ፣ ሲበታተኑ መጥፎ ነገር፣ ሲበታተኑ መጥፎ ከሆነ፣ አንድ ላይ ሲሆኑ ጥሩ ነገር። እንደዛ ይጠነቁላሉ። እንደውም መን ተዘወጀ ቢነጂ በኮከብ ከዛ ወከዛ ይሄ ኮከብ ሲወጣ ያገባ ሀቆለለው ከዛ ወከዛ ይሄን ይሄን ያገኛል ይላሉ። ወመን ሳፈረ ጉዞ ያደረገ ለንግድ ቢነጅም ከዛ በዚህ ኮከብ የሄደ ሀቆለለሁ ከዛ ይሄን ያገኛል። የት ልትሄድ ነው? ቻይና። ቻይና ልትሄድ ነው? በቃ ላመጣ ልሄድ ነው። በቃ አንተ ይሄ ኮከብ ገና ስላልወጣ ጠብቅ አንድ ሳምንት፣ ኮከቡ ሲወጣ አሁን ሄድ ይልካል። ይሄ አለ አለ እኛ ሀገር ላይ የለም እና ብዛት አናውቀውም ይሄን አይደል ኮከብ ቁጠራለ ሰምታችሁ ታውቃላችሁ? እ የለም የኛ ሸፎች ጋር ነው የሚካሄደው። ወመውሊደ ወመወለደ አው ወመውሊደ የተወለደ ቢነጅም ከዛ ወከዛ በዚህ በዚህ ኮከብ የተወለደ ሰው ታፈለለሁ ለሁ ከዛ እንደዚህ ያገኛል ይላሉ። በዚህ ኮከብ የተወለደ ይሄ ልጅ በጣም በረካ ያለው ልጅ ነው። ለምን እከሌ የሚባለው ኮከብ እኮ ከተወለደ በኋላ ነው የተወለደው። ያ ኮከብ ከወጣ በኋላ ነው የተወለደ። ጥንቆላ ነው። ወመውሊደ የተወለደ ቢነጅሚ ከዛ በዚህ ኮከብ ወከዛ በዚህ በዚህ ኮከብ የተወለደ ሐሰለ ለሁ ከዛ ይህን ያገኛል። ሚነ ስዑድ ታላቅነት፣ አሁን ንሑስ ውድቀት። ስዑድ ማለት ምንድን ነው? እድለኝነት። አሁን ንሑስ እድለቢስነት ማለት ነው። ኦ ይሄ እድለኛ ልጅ ነው። ለምን በዚህ ኮከብ ተወልዷል። አከሌ በጣም እድለ ቢስ ነው። እድለ ቢስ ነው። ለምን የተወለደ ይሄ ኮከብ ከተወለደ በኋላ ስለሆነ ሚነ ስዑዲ እድለኝነትን ወንሑሲ ርካሽነት ውድቀትን እድለቢስነትን ይጠነቁላሉ። ምንም በመጠቀም ኮከብን በመጠቀም ወመውሊደ ቢነጅሚ ከዛ በዚህ ኮከብ የተወለደ ሐሰለ ለው ከዛ ይህን ያጋጥመዋል ወይ ሽባ ይሆናል፣ አያድግም፣ አይነ ስውር ይሆናል። ምን ይላሉ? ሚነ እድለቤትነትንም እድለኝነትንና አውንሶስ እድለቤትነትን ይጠቀሙበታል። ከማ ዩዕለኑ እንደሚገለጸው ፊ ባዕድ ልመጀላት በከፊል መጽሔቶች አስታጥቃ የወደቁ መጽሔቶች ላይ በአሁኑ ሰዓት እየተበተነ እንደሚወጣው በኢንተርኔትም ይቀልዱበታል። ኢንተርኔት ላይ በስፋት ነው ያለው። በስፋት company ከፍቶ የሚንቀሳቀሱ ኮከብ በመቁጠር ምን አልዓጅብ ለዚሁ ስራ የተሰማሩ በዚሁ ንግድ እድልህን ነገርህ አዎ ሁለት ዶላር ትከፍላለህ የሚፈረግልህ ማለት ነው። ኢንተርኔቱ ላይ በዚህ ለቀውታል ይጠቀማሉ። ነጭ ሸኹም ምን ይላሉ? ከማ ይዕለኑ አሁን እየተነገረ እንዳለው እየተገለጸ እንዳለው ሲባዕድል መጀላት በከፊል መጽሔቶች መጀላት መጽሔቶች አሳቂጧ የወረዱ መጽሔቶች አሉ፣ ጋዜጦች አሉ። እኛ ጋር ደግሞ ኢትዮጵያ ጋዜጦች አሉ። መስከረም የተወለደ ጥቅምት የተወለደ ምን የተወለደ የሚሉ ጋዜጦች አሉ። በአማርኛው ዓለም ውስጥ ጋዜጦች አሉ። ኢስላሚክ ጋዜጦች ሳይሆኑ ሌላ የግል ጋዜጦች ምናምን ላይ አሉ። ራእይ في بعض المجلات በከፊል መጽሔቶች አፋቂጣ የወደቁ አንል ኹዛዕ ባላት ብዙ ጭብጥ ቢስ ነገር ይናገራሉ። ምንም ጭብጥ የሌለው ማ የሰው ልጅ የማይሰማው ነገር አስቀያሚ ውድቅ ኹዛዕ ባላት ጭብጥ ቢስ ሐውለል ቡሩጅ ስነ ፈለክ ይነግሩናል። ወማ ፊሃ በእሷም የሚከሰተው ሚነል ፉዙዝ እጣ ይነግሩናል። ከላይ ኮከብ ውስጥ የተወለደ ጥቅምት ውስጥ የተወለደ ይሄን ይሄን እድል ያገኛል ይላል። حول البروج بروج ማለት ምንድን ነው? እ ስነ ፈለክ ማለት ፈለክ ማለት ነው። وما يجري فيها በእሷም የሚከሰተውን من الحظوظ እጣ የሚከሰተውን እጣ ይናገራሉ። ቡሩጅን በመደገፍ ማለት ነው። እምኖች ላይ ነው ያለው ከማ ዩዕለኑ ፊ ባዕድል መጀላት በከፊል መጽሔቶች ላይ الساقطة የወደቁ عن الخزعبلات ስለ ጭብጠ ቢስ ነገር ይነግሩናል። ሐውለል ብሩጅ ስለ ብሩጅ ይነግሩናል። ስለ ምህዋል وما فيها እሷም ላይ በሷ ምክንያት የሚከሰተውን من الحظوظ እጣ ድርሻ ታላቅነት ይነግሩናል። وقد يذهب ይጓዛል ባዕድ ልጁሃል ከፊል መሀይሞች ይሄዳሉ። وضعاف الإيمان ኢማናቸው ደካማ የሆኑና ጁሃሎች ይሄዳሉ። وقد يذهب ይጓዛሉ ባዕድ ልጁሃል ከፊል መሀይሞች ይጓዛሉ። ወዲዓፉል ኢማን ኢማናቸው ደካማ የሆኑ ሰዎች ይጓዛሉ፣ ይሄዳሉ። ይሄ ኢላ ሃኡላኢል ሙነጅሚን ወደ እነዚህ ኮከብ ቆጣሪዎች እየሄዱ እድላቸውን ያስጠነቁላሉ። ፈየስአሉሁም ይጠይቋቸዋል። አሙስተቅበሊ ሐያቲ ስለ ወደፊት ህይወቱ ይጠይቃል እየሄደ እስኪ እኔ ምን ያጋጥመኛል ሀብታም እሆናለሁ ይላል። መቼም የሰው ልጅ በብር ነው። ፈየስአሉሁም ሙነጅሞችን ሁዛዕ በላት ማለት ምንድን ነው? ሁዛዕ በላት እ ጭብጣቢስ ነገር አልመጀላ ተስፋቅጣ ምን ማለት ነው? መጀላ መጀላት ምንድን ነው? አስፋቅጣ ምን ማለት ነው? እሺ ሐውለል ቡሩጅ ምን ማለት ነው? ሐውለል ቡሩጅ ሐው እ ተነሰለክ ተነሰለክ ሐውለል ቡሩጅ من الحوادث الحوادث ምን አልሐዙዝ ምን አልሐዙዝ ምንድን ነው? ፈዋኪህ ምንድን ነው? እዛ ከኋላ ፈዋኪህ ምንድን ነው? ፈዋኪህ ምንድን ነው? ፈዋኪህ አሁን ነው የቀረነው። ፈዋኪህ ምንድን ነው? ፈዋኪህ ምንድን ነው? ፍራፍሬ፣ እሸት፣ ሐልዋ ዶዋ እንዳይጠፋችሁ መስመሩን ካልጠበቃችሁ እንጂ ስነቀም እንዳትነዱ ወቀደ ዘሃቡ ሊሄዱ ይችላሉ ይሄዳሉ بعض الجهال كفي المهاجمون ضعف الايمان ايمانك ودكامه الى هؤلاء المنجمين ወደ እነዚህ ከዋክብት ቆጣሪዎች ሳይሳሉ ይጠይቃቸዋል አሙስተቅበል ሐያት ስለ ወደፊት ህይወቱ ይጠይቃቸዋል وما يجري عليه በሱ ላይ ምን እንደሚከሰት ይጠይቃቸዋል ይሄ በዚህ ዓለም ዙሪያ ወአንዝዋጅ ስለ ትዳሩ ይጠይቃቸዋል وغير ذلك ليلام ሌላም አሙስተቅበል ሀያቲ ስለ ወደፊት ህይወቱ ይጠይቃል። مستقبل future ማለት ነው። ወማ ይጅሪ አለይ በሱ ላይ የሚከሰተውንም ነገር ይጠይቃቸዋል። እንዴት ነው እታመማለሁ፣ ምን ይደርስብኛል እያለ ይጠይቃቸዋል። ጠንቋው ለራሱ ያውቃል። ዋናዝ ዋንዚዋጂ ትዳርስ እንዴት ነው ብሎ ስለ ትዳሩ ይጠይቃቸዋል። ወገይ ዛልክ ሌላም ሌላ ወመን ዳዓ የሞገተ የተከራከረ علم الغيب የሩቅን አውቃለሁ ያለ ያለ ራሱ አውቃለሁ ያለ أو صدق ወይ ትክክል አዎ ታውቃለህ ብሎ ይሁንታን የሰጠ لمن يدعيه የሚሞግተውን ሰው አዎ ታውቃለህ ብሎ ምስክርነቱን የሰጠ ሰው مشرك كافر። ሙሽሪክ ነው ካፊር ነው ሙሽሪክ ነው ካፊር ነው አው ሰደቀ ሚስታ ምንድን ነው አው ሰደቀ ነው የደዒህ አው ሰደቀ ማለት ምንድን يوم تعيست أو تذكر أن تعوق عليها لنا لتنا ما يدعي أن يموت سيره أوق عليه ومن ادعى علم الغيب ومن ادعى علم الغيب يروق أنه قال له ليتكراكرا أو صدق ويامنا من يدعي أن يتكراكرا ونسو فهو مشرك كافر مشركنا كافر كهادير لأنه مكنيتم يدعي أي مبقتنا مشاركة الله الله نقرر له يعلن بعلم الغيب الله بيتنا قل لا يعلم الغيب قل لا يعلم من في السماوات والأرض الغيبة إلا الله نتبعه إلا الله الله انتهى وقم تبلا أو قال لهم كلام بيته أني خاء الله دارك وتم فاتين من يجعلنا لا كل سنة الحالية يعني من الناس لأنه يدعي يتم يتكركرنا مشاركة الله الله المجارة فيما هو بهون نجر من خصائصه لا الله نجبه بحري أني أني أنت قوى الدنيا من يجعلنا والنجوم كواكب ሙሰኸረቱን የተግራሩ ናቸው እንዲፈሱ በተደረገላቸው ምህዋር ላይ መስመራቸውንና ጊዜያቸውን ጠብቀው እንዲሽከረከሩ እንዲፈሱ ተደርገው ነው የተፈጠሩ። ሙሰኸራ እንደ ማንኛውም አሸምሱ ተጅሪ ሙስተቀር የለሃ ወልቀመሩ ከዛሊከ ተጅሪ ወልከዋክብ ጀሚዓን የጅሩነ አላ መጅራሁ ፊ ሁሉም በሚፈሱበት ምህዋር ላይ በቡሩጃቸው ላይ እየተንቀሳቀሱ ነው። እያንዳንዱ የራሱ የሆነ ኦርቢት አለው አይደል? የሚሽከረከርበት ከዛሊከ ለፀሐይም አላት ለጨረቃም የራሱ ምህዋር አለው ለከዋክብቶችም የራሳቸው የሆነ ምህዋር አላቸው ሙሰኸር ናቸው አቂል አይደሉም አያውቁ አቂል አይደሉም እኔ የምወጣው በዚህ ሰዓት ነው እኔ የምገባው በዚህ ሰዓት ነው የሚባል ምርጫም የላቸውም ጉዑዞች ናቸው እንደ እንሰሶች ሙሰኸር ናቸው ሌላ ምንም ነገር የለም ሁሉም ጊዜውና ቡሩጅን የራሱን ምህዋር ጠብቆ ይፈሳሉ ሁሉም ሲፈለክ እየስተሑን በተቀመጠላቸው ምህዋር ላይ ሁሉም ይሳሳሉ ይዋኛል ያ ነው ሌላ ነገር የለም ወንጁም ከዋክብቶች ሙሰኸራ የተግራሩ ናቸው። መክሉቃ ፍጥረታት ናቸው። ለይሰ ለሃ የላቸው ሚነል አምሪ ሸይ ከነገሩ ተያያዥነት የላቸው ከጉዳዩ ጋር ምንም ግንኙነት የላቸው። ሙሰኸራ ናቸው የተግራሩ የተግራሩ ማለት ምንድነው? ለተፈጠሩለት ዓላማ የቆሙ ማለት ነው። መኪና የተግራራ ነው፣ ሙሰኸር ነው ለኛ። መርከብ ለኛ የተግራራ ነው። እንስሶች ለኛ ሙሰኸር ናቸው። ሙሰኸረቱን መክሉቃ የተደራሩ ፍጡሮች ናቸው። ለይሰ ለሃ የላትም ለፀሐይም ሆነ ለከዋክብቶች የላቸው ምን ሚነል አምሪ ከዚህ ጉዳይ ሸይኡን ምንም የሚያገባቸውና ግንኙነት ያላቸው ነገር የለም። ከአንድ ሰው ዝዋጅ ጋር ከትዳር ጋር ምን አገናኛቸው? በምንም አይነት መልኩ አይገናኙ። ወላ ተድሉ አትጠቁምም። ከዋክብቶች ወላ ተድሉ አይጠቁሙም። አላነሑስ የአንድን ነገር እድለቤትነት፣ ወላ ስዑድ እድለኝነትን፣ ወላ መውት የመሞትንም፣ ወላ ሀያት ህይወትንም አይጠቁሙም። ኢብራሂም የሞተ ጊዜ የነብዩ ልጅ ምን አሉ ሰዎች? ፀሐይ ተቀየረች፣ ዙሪያዋን ተከበበች። እንትን በምንድን ነው የምትከበበው? ከፈዳመን አለ የሚከባት ዙሪያው ስትከበብ ምን አሉ? ጉይረት ሸምሱ ሚን አጅሊ መውቲ ኢብራሂም ኢብራሂም የነብዩ ልጅ ስለሞተ ተቀየረች አሉ። ነብዩ አለይሂ ሰላቱ ወሰላም ተሰበሰቡና ምን አሉ? እነ ሸምስ ወልቀመራ ላይንከሲፋኒ ሊመውቲ አሐድን ወላ ሊሐያቲ ጨረቃም ጨረቃም ፀሐይም ለማንም ሰው ሞት አይቀየሩም፣ ለማንም ሰው ውልደትም አይቀየሩም። ሲቀየር ንጉስ ተወለደ የሚባል አለ። እንደዛ አድርገው የምንነገር አለ በባህል አይባልም። ፀሐይና ከዋ ጨረቃ የሚቀየሩት يخوف الله بهما عباده አላህ ባሮችን ለማስፈራራት ነው እንጂ ሌላ ምንም ከጀርባው ዓላማ የለም። ሌላ ዓላማ የለም። ለአንድ ሰው ሞት ወይም ለአንድ ሰው ወደዚች ዓለም ለመምጣት ፀሐይና ጨረቃ አይቀየሩም ነው ያሉት ነብዩ አለይሂ ሰላቱ ሰዎች የተጠራጠሩት በኢብራሂም ሞት ነበር። ነብዩ ግን ተጨማሪ information ነገሯቸው። ለማንም ሞት አይቀየሩም፣ ለማንም ህይወት አይቀየሩም። ተግባባን። ስለዚህ ሙሰፈራ ናቸው መክሉቃ ለይሰ ለሃ ሚነል አምሪ ሸይ ምንም ግንኙነት የላቸውም። ወላ ተድሉ ከዋክብቶች አይጠቁሙም። አላ ንሑስ የአንድን ነገር እድለቢስነት፣ ወላ ስዑድ እድለኝነት አይጠቁም። ወላ መውት የአንድን ሰው የመሞት ምልክትም፣ ወላ ሐያት የአንድን ሰው የህይወት ምልክትም አይናገሩም። ወኢነማ ሀዛ ኩሉ ይህ ሁሉ ምን አዕማል ሸያጢን የሰይጣን ተግባር ነው። እንደዚህ በኡማ ውስጥ ገብቶ የሚያተራምሰው ወኢነማ ሀዛ ይህ ድርጊት እከሌ ኮከብ ስለተወለደ ስለመጣ ይሄ ነገር ይፈጠራል ብሎ የሚናገሩት ሰይጣን የተጠናወታቸው ናቸው። የሰይጣን ተባባሪዎች ናቸው የሰው ልጆች። ወኢነማ ሀዛ ኩሉ ይህ ሁሉ ክንውን ምን አዕማል ሸያጢን የሰይጣን ተግባር ነው። አለዚነ እነዚህ ሰይጣናት የስተሪቁነ ሰምዕ ሰርቀው እያዳመጡ በሚያመጡት መዘዝ ነው። ይህን ሁሉ ኡማው ሊያጠሙት ይቻሉ እንጂ ከዋክብት ከምንም ጋር አይገናኙም። አስቴሩ ወልከሃነት ወልዓራፋ አምስት ይቃለች እንጠቀማለን። አስቴሩ ወልከሃነቱ ወልዓራፋ አስቴሩ አስማት ወልከሃና ጥንቆላ ወልዓራፋ ትንቢት ትንቢት መናገር አስቴር አስማት ወልከሃና ጥንቆላ ካህን ጠንቋይ ኩሃን ጠንቋዎች ከሃና ማለት ደግሞ ጥንቆላ የሚሉት ካህና ጥንቆላ ወልዓራፋ ትንቢት መናገር ኩሉ هذه الامور እነዚህ አሁን የቀራናቸው ሁሉ አስማትም ይሁን ጥንቆላም ይሁን ትንቢተኝነት ኩሉ هذه الامور እነዚህ ጉዳዮች ሁሉ አዕማሉ ሸይጣንያ የሰይጣን ተግባራት ናቸው ሙሐረማ እርም ናቸው አላህ ዘንድ ትኽሉ ቢልዓቂዳ አቂዳን ያጓድላሉ ያጠፋሉ አው ቱናቂቡሃ ወይ ሙሉ በሙሉ ይጻረሩታል። ቱኺሉ ቢልዓቂዳ አቂዳ እንዲጎድል ያደርጉታል እንዲጎድል ያደርጉታል። ቱኺሉ ቢልዓቂዳ አው ቱናቂቡሃ ወይ አቂዳ ሙሉ በሙሉ ትጻረራለች። እነዚህ ሶስቱም ተግባራት ለአንሃ ምክንያቱም ሲሕርም ካህናም አራፋ ላ ተሕሱሉ አይገኙምና ኢላ ቢኡሙሪን ሽርክያ ሽርክ በመፈጸም እንጂ አይገኙምና ነው። አንድ ሳሂር ሲህሩ የሚሰራለት ምን ሲሰራ ብቻ ነው? ሽርክ የግድ መስራት አለበት። ያለ ሽርክ አይሰራም። ለጅን ማረድ አለበት፣ ለሆነ ነገር ማረድ አለበት፣ የሆነ ቆሻሻማ አካባቢ መቀመጥ አለበት፣ ሶላት መሰገድ የለበትም፣ ቁርአን አካባቢ ላይ መቀራት የለበትም። ሽርክያት አለበት አካባቢ ላይ ብቻ ነው ምንም ይሰራው አስማትም ይሰራው። አስማተኞች የአስማት አቢድ የለም፣ የአስማት ተቅይ የለም፣ የአስማተኛ ቁርአን የሚቀራ የለም። ምክንያቱም አስማት አይሰራም፣ ጅን ነው የሚሰራው። አስማቶችን የሚንቀሳቀሰው ጅን ነው ጅን ነው ሲህሩ ይዞ የሚንቀሳቀሰው። ስለዚህ ሲህር መስራትም ሆነ ጥንቆላ መጠንቆልም ሆነ አራፋ ትንቢት መናገር እነዚህ ሁሉ አዕማላን ሸይጣንያ መሐረማ እርሞች ናቸው። ትኽሉ ቢል አቂዳ አቂዳን ያጓድላሉ። አው ተናቅዷ ወይ ሙሉ በሙሉ አቂዳን ትጻረራለች። ለምን ለአንሃ ላ ልትከሰት አትችልምና እነዚህ አሁን የቆጠርናቸው إلا بأمور شركية ሽርክን በመስራት እንጂ ሳሄር ሙሽሪክ ነው ወይ ብላ አይጠየቅም። በቃ ሽርክያ ትሰራል ከጀርባ ሳሄር አስማተኛ ማስደረጉ ኩፍር ነው ብለናል። የሚያደርገው አካል የሚገርም ሽርክ እያሰብኩ ነው። ጅኖችን እየቀለበኩ ነው። አንድ ንጉስ ጅን ይይዛል። በጅን ስር በመቶ ሺህ የሚቆጠሩ ጅኖች ይኖሩታል። አንዱ ንጉስ አንዱ ጅን ስር ማለት ነው። በሚሊዮን የሚቆጠሩ ጅኖች ያስተዳድራል። አንዱ ለንጉሱ ትገብርለታለህ፣ ንጉሱ ደግሞ ከታች ያሉትን ታዘዙ፣ ስለዚህ ለገባሪያችን ይላል። ሰውየው ዋናውን ንጉሱን ያዘዋል። እነዚህኞቹ ጭቆዎች ሲሄዱ የሚያደርሱትን ነገር ያደርሳሉ። አንተ አስማት ልታስደርግ ስትፈልግ ይሄን ያክል እንደዚህ አይነት ረድ ትባላለህ። ያርድለታል። ሲያርድለት ሲኑን ዋናውን ጅን የተወሰኑ ወታደሮች ስጡኝ ይለዋል። አንድ 20 30 ጅን ይሰጠዋል። እነዚህ ሄዶ እከሌትን ሄድና ጥቃ ይለዋል። በቃ ይላካሉ፣ ይመጣሉ። በር ካሉበት ቦታ ግብሩ ተከፍሏቸዋል። ይሄን የሚያደርገው ሰውዬ ሙሽሪክ ነው። የሚያስደርገው ሰውዬ ካፊር ነው። ምን ፈርቆ በይን ካፊር ወል ሙሽሪክ፣ ሁለቱም የጀሃነም ናቸው። ጀሃነም ውስጥ ዝምታ ነው የሚኖሩት ሁለቱም ነገ ኮዝሜ ይበቃል።